وملخص ذلك أن الجاهلية نسبة إلى الجهل وهو عدم العلم وإنها تنقسم إلى قسمين إن ملكته ويقرانه وملخص ذلك ይህ ተጨምቆ ሲቀርብ ሙለኸስ ማለት ሰመራይዝ ተደርጎ ሲቀርብ ከቀራነው ነው የመጣው أن الجاهلية جاهلية نسبة إلى الجهل ወደ ጀህል የተጠጋ አጠራር ነው ኒስባ ማለት ምን ነበር ኒስባ ማለት ምን ነበር እስኪ ኢራቅ እንስቡት እ ሚስር መዲና መካ በቃ እንደዛ ማለት ነው። ሚስባ ማለት ይሄ ነው። እሺ ኢለል ጀህል ኒስበቱን ኢለል ጀህሊ ወደ ጀህል ተደረገ ማስጠጋት ነው። ወሆ ጀህል ማለት ደግሞ ትርጉሙ አደሙል ዒልሚ አለመረዳት ማለት ነው። አደሙል ዒልም ብቻ ነው እንደ ጀህል ማለት አደሙል ዒልም ማሆል ጀህሉ መሀይምነት ምንድን ነው ብትባል ሆ አደሙል ዒልም አንድ ነገር አለማወቅ ይሄ ብቻ ነው ዴፊኒሽኑ እ ሌላ አደሙ ኢትባዒል ዒልም ራሱ ባወቁት አለመስራትም አንድ ጀህል ነው ከኋላ አሳልፈነዋል ወሆ ጀህል ማለት አደሙል ዒልሚ አለማወቅ ወኢነሃ ጀህል ተንቀሲሙ ኢላ ቂስመይን በሁለት ይከፈላል ጀህል በሁለት ይከፈላል ጀህል ወይም ጃሂልያ ተንቀሲሙ ኢላ ቅስመይን ወደ ሁለት ይከፈላል። አንደኛ ጃሂልየቱን አማ አንደኛ አልጃሂልየቱል አማ ጠቅላይ የነበረችው መሀይምነት ወይ ይቺ ጃሂልየቱን አማ የምትባለው ጠቅላይ የነበረችው መሀይምነት ማካነ ቀብለ መብዓት ረሱል ሰለላሁ ዐለይሂ ወሰለም ከነብዩ ተልኮ በፊት የነበረው ነው። ወቀድም እንተሃት ተጠናቃለች፣ አልቃለች። ቢቢዕተቲሂ በነብዩ ተልኮ አልቋለች። ተቋርጧል ማለት ነው። ጃሂልያ አልጃሂልያ ፍርዓማ የምትባለው አጠቃላይ ማይምነት ነው። ዓለም አጠቃላይ በጃሂልያ ተወረሰችበት ጊዜ ነው ጃሂልያ ፍርዓማ ማለት ነው። ወሄ ይህች ጊዜ ማካነ የነበረ ክስተት ነው። ቀብለ መብዓት ረሱል ሰለላሁ ዐለይሂ ወሰለም ከነብዩ ተልእኮ በፊት ወቀደም ተሃት ይቺ ደግሞ አልቃለች ተጠናቃለች። በምን ቢዲ ቢባዕሲ በነብዩ ተልእኮ ቢባዕሲ በነብዩ ተልእኮ በነብዩ ሲላኩ አልቆለታል፣ አክትሞለታል። እንታት ማለት ምንድነው? አልቋል ተጠናቋል ማለት ነው። ጃሂልየቱን አማ በአሁን ሰዓት የለም። ሁለተኛ ጃሂልየቱን ኻሷ ይችናል ገደብ ያላት መሀይምነት ማለት ነው። የተገደበች ለየት ያለች መሀይምነት፣ አንጻራዊ መሀይምነት የምንለው አንዱ ከተማ ላይ አለ፣ ሌላው ከተማ ላይ የለም። ጃሂልየቱን ኻሷ በአሁን ዘመንም አለ። ጃህልየቱን አማ ኦ ያ ተጠናቋል። ለምን ቁርአን አለ፣ ሐዲስ አለ፣ ጣኢፋዎች አሉ የሚከተሉ ቢያንስ ቢያንስ ማለት ነው። እንኳን ይሄ ሁሉ ኡማ እያለ ይሄ ሁሉ ሱኒ ያለ ጃሂልየቱን خاصه ببعض الدول ትኖራለች በከፊል ሀገራት دول ማለት دولة እንደ state ማለት ነው አንድ ሀገር دولة ትባላለች አንድ ሀገር ኢትዮጵያ دولة፣ ኬንያ دولة፣ ሶማሊያ دولة፣ በአንድ ላይ دول ይባላሉ plural ኡ ማለት ነው دولة إسلامية دول ማለት ሀገራቶች ማለት ነው ራሱን የቻለ መንግስት ያላቸው ሀገሮች border ያላቸው ጃሂልየትን ኻሳህ ልዩ የሆነች መሀይምነት ትኖራለች። ቢባዕዱ ድወል በከፊል ሀገራቶች በከፊል ሀገራት وببعض البلدان በከፊል ክልሎች ይኖራሉ። በከፊል ክልሎች ከሀገር ሀገር ኬንያ፣ ኢትዮጵያ፣ ሳዑዲ፣ ኢራቅ እያልን ብንሄድ በየሀገሩ ይለያያል። ቢባዕድ ድወል በከፊል ሀገራት ትኖራለች ጃሂልየትን ኻሳ ወባዕድ ቡልዳን በከፊል ክልሎችን ትኖራለች። አንድ ሀገር ውስጥ መጥተህ ራሱ ማነጻጸር ትችላለህ። መጀመሪያ ጠቅላይ ሀገር ሀገር ሀገር ታወዳድራለህ። የትምህርት ደረጃቸው ምን ያክል ነው? የኢትዮጵያ ለኢስላም ያላቸው የትምህርት ደረጃ እስከምን ድረስ ነው? ኬንያ ላይ ያለው ታነጻጽራለህ። ኢትዮጵያ ውስጥ መጥተህ ደግሞ ከከተማ ከተማ ከክልል ክልል ታወዳድራለህ። አለ አንዱ ክልል በጅህል የተዋጠ ነው፣ ሌላው ክልል ደግሞ ዒልም ላይ እየመጣ ነው። ወደ ከተማ ያሉ ሀገሮችና ገጠር ውስጥ ያሉ ሀገሮች እንትን ክልሎች ይለያያሉ። እንደዛ ማለት ነው። ጃሂልየቱን ኻሳ ይህ አይነት አካሄድ ነው ያለው። ጃሂልየትን ኻሳ ልዩ የሆነችው መሀይምነት አንጻራዊ የሆነችው መሀይምነት ቢባዕድ ዶል በከፍል ሀገራት ትኖራለች። ወባዕድ ልቡልዳን በከፊል ክልሎችም ትኖራለች በአንጻሩ ወባዕድ ልአሽኻስ በከፊል ሰዎችም ላይ ትኖራለች። ጃሂልየትን አማ የለም። ጃሂልየትን ኻሳ በከፊል ሀገራት ትኖራለች። ቡልዳንና ድወል ይለያል ብያቸዋለሁ አይደል? በማዕነ ድወል ድወል ማለት ምንድን ነው? ዋናው ስቴት ነው ትልቁ ዋናው ማለት ነው። ወባዕድ ልቡልዳን ከክልል ክልልም ትለያያለች ይኖራል። አንድ ክልል ላይ አለ፣ ሌላው ክልል ላይ የለም። ወባዕድ ልአሽኻስ በከፊል በግለሰቦችም ይለያያል። በግለሰቦች ራሱ እዛ አንድ ከተማ ውስጥ ሆነው አንድ አካባቢ እየኖሩ ሰዎቹ ላይ ይለያያል። አንዱ በመሀይምነት ጨለማ ውስጥ ያላለ፣ አንዱ ደግሞ ሱና የገባዋል። ጃሂልየት ነፋስፋ ከሀገር ሀገር ከክልል ክልል ከሰው ሰው ትለያያለች ማለት ነው። وهذه ይህቺ ጃሂልየትን ኻሳ ማለት ببعض الدول በከፊል ሀገራት وبعض البلدان በከፊል ክልል وبعض الاشخاص በከፊል ግለሰቦች ላይ የምትገኘው ጃሂልየትን ኻሳ لا تزال አትጠፋም ባቂያ ሁልጊዜ ትኖራለች ባቂያ ቀጣይነት አላት ትኖራለች ጃሂል ምን ጊዜም አይጠፋም ሙስሊም ሆኖ ሙስሊም ነው ብሎ እየተንቀሳቀሰ ስለ ዲኑ የማያውቅ ሞልቷል ወደፊትም ያው ይቀጥላል እንደዚሁ የሚማሩት የተወሰኑ ሰዎች ናቸው ወደ እስላም ትምህርት የሚመጡት ወደ ቅራት የሚመጡት አነስተኛ ስለሆኑ ነው። አለ እዚሁ መካከላችን አንድ 700 መቶ ወይም እስከ 2000 ተማሪ ካለ የሚቀራው መቶ ተማሪ ነው። እስከ 200 በቃ ማክሲሙም ከሄደ የሚቀራው ተመልከቱ። አንድ ተማሪ አይቀራም ማለት ነው። ስለሚያውቅ እንዳይመስላችሁ ቡኻሪ አይደለም፣ ምንም አያውቅም። ስለሚያውቅ አይደለም ይሄ ስንፍና ነው ያቶ እንጂ ሁሉ ስለሚያውቅ አይደለም ያውቅ ጃህልየተን ኻሷ ትንሽ እውቀት ያለው መስጊድ ላይ ሲስገበገብ ነው የምታየው። ትንሽ ላንጭል ያለው ይስገበገባል ወደ ቅራት ጃሂልየትን ኻሳ ልዩ የሆነች አንጻራዊ መሀይምነት የባዕድ ደወል ትኖራለች። የባዕድ ልቡዳን በከፊል ክልሎች የባዕድ አስፋት ከተውተው ወሀዲህ ይቺ አይነት መሀይምነት ላተዛሉ ባቂያ ላተዛሉ አትጠፋም። ባቂያ ዝንተ ዓለም ትኖራለች። ሰው ልጅ ፈልጠፋ ምድር ላይ ትኖራለች። ባቂያ በቃ ተግባባን አይደል? ጃሂልየትን አማና ጃሂልየትን ኻሷ ተጓልተናል። ጃሂልየትን አማ ከሰው ሰው ትለያለች አይባልም። አጠቃላይ ዓለም በመሐይምነት መዋጥ ነው። ደግሞ ከነብዩ ተልእኮ በፊት ነው። በአሁን ሰዓት ግን ያለችው ጃሂልየትን ኻሷ ናት። ተጠንቀቁና ያዟት። ወቢሃዛ በአሁኑ አገላለጻችን ጃሂልየትን አማና ጃሂልየትን ኻሷ ባለው ወቢሃዛ በአሁኑ አገላለጽ የተቢሑ ግልጽ ይሆንልናል። ምን ኸጧኡ ስህተታቸው የነማን ስህተት ለዩዓሚሙነ አልጃሂልያ በመሐይምነት ዓለምን የሚጠቀልሉ ሰዎች ማለት ነው። ዓለም በመሐይምነት ውስጥ እኮ ተውጣለች የሚሉ ሰዎች ስህተት አለባቸው ማለት ነው። ከነብዩ ተልኮ በኋላ ዓለም በመሐይምነት ተውጧል አይባልም አይባልም። ዓለም በእስላም በእስላም መሐይምነት ተውጧል አይባልም። وبهذا በአሁኑ አገላለጽ ጃሂልየቱን ኻሳ ብለን في بعض الدول بعض البلدان ببعض الاشخاص ብለን አንጻራዊ መሐይምነት መኖሩን ማብራራታችን የተዲሁ ግልጽ ይሆናል እያሉ ነው። ኸጣኡ ስህተት የነማን ስህተት ነዩዓሚሙን አልጃሂልያ በመሐይምነት ሁሉንም የሚያካትቱ ሲያዘ ዘመን በአሁን ዘመን እንደዚህ የሚናገሩ ሰዎች አሉ። ፈየቁሉን ይኸው እንዲህ ይላሉ። ነዩዓሚሙን አልጃሂልያ በጃሂልያ አጠቃላይ ዓለምን በጃሂልያ ተውጧል የሚሉ ሰዎች ስህተታቸው ግልጽ ይሆንልናል። አልገባችሁ? ግልጽ ነው አይደል? እኛ ስንቀራ ምን አይነት ቅራት ነው የቀራነው? ጃሂልየቱን አማ ማለት ከነብዩ ተልኮ በፊት ጃሂልየቱን ኻሳ ማለት ከነብዩ ተልኮ በኋላ ነው አይደል ያለው? ስለዚህ በአሁን ሰዓት አንድ ሰው ተነስቶ ይሄ ሀያ አንደኛው ክፍለ ዘመን ሙሉ በመሀይምነት ተውጧል ብለህ ምን ማለት ነው? ጃሂልየቱን አማ ነው ጃሂልየቱን ኻሳን አገላለጽ ጃሂልየቱን አማ ነው። ይሄ ስህተት አይደለም እንዴ? በቃ ስህተት ነው ይሄ ማለት ነው። ሌላ ምንም አጃኢብ የለውም። ወቢሃዛ በጃሂልየትን ኻሷ ብለን መዘርዘራችን የተዲሁ ግልጽ ይሆንልናል ኸጣኡ ስህተት መሆኑ ምን ነው ስህተት የሆነ ለዩዓሚሙነ በአጠቃላይ አልጃሂልያ ብለው የሚገልጹ ሰዎች ያደ ዘመን በአሁን ዘመን ላይ በቴሌቪዥን መስኮት መጥተው ይሄ ኡመተል እስላሚያ እኮ ወደ ተመልሷል። ምንም እውቀት የለው ምን የለው ምን የለው አንድ ሙስሊም በጅህልና ተውጧል ይላሉ። ይሄ ትክክለኛ አገላለጽ ነው አይደለም። ጃሂልየተን ኻሷ ነው እንጂ ጃሂልየተን አማ የለም። እንደዚህ አይነት አገላለጽ ራሱ ክልክል ነው። ወቢሃዛ በአሁኑ አገላለጽ ጃሂልየቱን አማና ኻሷ ብለን መለየታችን አማው ከነብዩ በፊት ኻሷው ከነብዩ በኋላ ነው ብለን መዘርዘራችን ማለት ነው። ቢሃዛ የተቢዑ ግልጽ ይሆናል። ምን ኸጠኡ ስህተት የእነማን ስህተት መዩዓሚሙነ የሚያጠቃልሉ ሰዎች በምን الجاهلية በመሀይምነት ዓለምን እንዳለ አጠቃሎ የሚገልጹ ሰዎች አገላለጻቸው ስህተት ነው። في هذا الزمن በአሁን ዘመን እየገለጹ ያሉት አገላለጽ በጣም ክልክል ነው። ምን ይላሉ? فيقولون ይኸው እንዲህ ይላሉ ምን ይላሉ? جاهلية هذا القرن ይላሉ። የዚህ ክፍለ ዘመን جاهلية የዚህ ክፍለ ዘመን جاهلية አይባልም። ወይ ከፊል ማለት አለብህ የተወሰነ ወይ አብዛኛው percent የሚል አገላለጽ መኖር አለበት እንጂ የዚህ ክፍለ ዘመን መሐይምነት አይባልም አይባልም። አጠቃላይ ዓለምን እኮ በጀህል አትዋጥኖ ማለት ነው። ይሄ ደግሞ ከነብዩ ሐዲስ ጋር መጋጨት ነው። አልገባችሁ? ፈየቁሉን ይላሉ ጃሂልየቱ ሀዘል ቀር የዚህ ክፍለ ዘመን መሀይምነት፣ ጃህልይነት የዚህ ክፍለ ዘመን የሀያ አንደኛው ጃሂልያነት የሀያ ክፍለ ዘመን የሀያኛው ክፍለ ዘመን ጃሂልያ አይባልም። ሀያኛው ክፍለ ዘመን ውስጥ የተወሰነ ጃሂልያ አለች ልትል ትችላለህ። ወይ አብዛኛው ሰው ጃህልያ ውስጥ ነው ማለት ይቻላል እንጂ በአጠቃላይ جاهلية ብሎ አንድን ክፍለ ዘመን መወሰን ክልክል ነው። አልገባችሁም? ይማ ግልጽ ነው። ጃሂልየቱ ሀዘን ቅርን ተብሎ አይገለጽም። وما شابه ይህን የመሳሰል አገላለጽ ክልክል ነው። وما شابه ذلك ይህን የመሳሰል አገላለጽ ክልክል ነው። ለምሳሌ እስኪ አንድ example ነገር ሸምስ አጠቃላይ አድርጎ ተዕሚም አድርጎ አንድን ክፍለ ዘመን ወስዶ ጃሂልያ ዘመን ለምሳሌ ምን ብል ለምሳሌ ሀያ አንደኛው ክፍለ ዘመን ሙሉን በጽልመት ውስጥ ነው ብሎ ተዕሚም አልሃዳ ሂዱስ ይቻላል? ለምን ለማዳ ላይ ሂዱስ ቢያንስ አንድ ቡድን አትጠፋምና ስለዚህ ጃሂልየተን አማ ደግሞ በምን ተጠናቋል? በምን አልቆለታል? ይባዕተት ረሱል ሰለላሁ ዐለይሂ ወሰለም ተጠናቋልና ይህ መገላለጽ እኮ ነው፣ ሌላ ምንም አይደለም። አማርኛውም ላይ እንግሊዝኛም ይሁን አረብያም ይሁን አገላለጹ ጠቅላይ አድርጎ ሙስሊሙ ኡማ የለም ገደል ገብቷል፣ ምንም እኮ የለውም፣ ባዶን ቀጥቷል ብሎ አይገለጽም። ክልክል ሙስሊሙ ኡማ አይባልም። አብዛኛው ሙስሊሙ ኡማ በጀህል ተጎድቷል፣ ይሄ ይቻላል። አብዛኛው ምናምን ብንል አነስተኛ ቅላል እሷ እንዳትወጣብን እኮ ነው ያቺ ላተባሉ ጣኢፈቱ ሚን ኡመቲ ብለው ነብዩ አለይሂ ሰላቱ ወሰላም ሙተፈቅ ላይ ሐዲስ ነው ሐዲሱ ፊል ቡኻሪ ወሙስሊም ያለ ሐዲስ ነው ወሷቡ ትክክሉ አገላለጽ አዩቃል እንዲህ ነው መባል ያለበት ምን ጃሂልየቱ መሐይምነት ባዕዱ ከፊል አህል ነዋሪዎች ሀዘል ቀር የዚህ ክፍለ ዘመን ከፊል ነዋሪዎች ጃሂልያ ውስጥ ነው ያሉ ከፊል የምትል መኖር አለባት እንዳያጠቃልልብን አገላለጽ ሌላ ጥያቄ ውስጥ እኮ እንገባለን ቀላል ይመስለናል እንጂ አገላለጹ ራሱ ሌላ ጥያቄ ውስጥ ነው የምንገባው። ለነገ መሐመድ ኡማ ሙሉን ጠሟል ማለት ደግሞ ሌላ አደጋ ውስጥ ነው የሚከተል። ለዚህ ነው ጃሂልየቱን አማ አድርጎ አይገለጽም ዓለም ሲገለጽ በትክክል መሆን ያለበት ወሷቡ ትክክለኛው አገላለጽ አይቋል እንዲህ ነው መባል ያለበት ጃሂልየቱ መሀይማዊነት ባዕድ ከፊል አህል ነዋሪ ሀደል ቀርብ የዚህ ክፍለ ዘመን አው ጋሊቡ ወይ አብዛኛው አህሊ ነዋሪ ሀዘል ቀርን የዚህ ክፍለ ዘመን ነዋሪዎች አብዛ ማለት ይቻላል። አብዛኛው የዚህ ክፍለ ዘመን ነዋሪ ወይ ባዕዱ አህሊ ሀዘል ቀርን አው ጋሊቡ ባዕዱ ሀዘል ቀርን አው ጋሊቡ አህሊ ሀዘል ቀርን ገብታችኋል? ያገላለጽ እ ጃሂልየቱ በመሀይምነት መዋጥ ባዕዱ ከፊል አህሊ ሀዘል ቀርን የዚህ ክፍለ ዘመን ከፊሉ ሰው በመሀይምነት ተውጧል። ይሄ ትክክል ነው። ወይም ደግሞ አው ጋሊቡ ጃሂልየቱ ጋሊቢ አህሊ ሀዘል ቀርን ማለት ትችላለህ። የዚህ ክፍለ ዘመን ብዙሃኑ ሰው አግለብ ጋሊብ በጣም ብዙሃኑ ሰው በመሀይምነት ተውጧል ይቻላል። ብዙሃኑ ብለህ መግለጽ ይቻላል። ኩል ብለህ ግን ይቻላል። ሙሉ በሙሉ ይቻላል። አመቱ هذه الامه የዚች ኡማ አጠቃላይ ብሎ መግለጽ ይቻላል አይቻልም ወይ በዕድ እናስገባለን ከፊሉ ብለን ከፊሉ አህሊ ሀደል ቀርን የዚህ ክፍለ ዘመን የተወሰነው ህዝብ ወይንም ደግሞ ጋሊቡ ብዙሃኑ የዚህ ክፍለ ዘመን ህዝብ ወይንም ደግሞ አክተሩ በጣም በቁጥር የበዛው ተጓብተናል። ይሄ ገባችሁ ይመስለኛል። ወአመ ተዕሚሙ በአጠቃላይ መናገርማ ፈላይሲሑ አይቻልም፣ ወላ አይበቃም። ተዕሚም ማድረግ በአጠቃላይ ኩሉ ኡመትን እስላምያ ብለህ በአጠቃላይ ወይንም أمة هذا القرن የዚህ ክፍለ ዘመን አጠቃላይ ህዝብ አይባልም። ወይ بعض ወይ غالب ወይ አክተር የተለያየ ከፊልነትን የሚገልጽ አረብያ ተጠቀሙበት። በአማርኛውም ስንናገር የዚህ ይሄ የዚህ 22 21ኛው ክፍለ ዘመን አብዛኛው ህዝብ ልትል ትችላለህ። ብዙሃኑ ህዝብ ወይንም ጥቂት ህዝቦች የሆነ ነገር መናገር አለብን፣ የሚገድብ ነገር ማለት ነው። አጠቃላይ እንዳይሆንብን ግልጽ ነው አይደል? ወአመ ተዕሚሙ አጠቃሎ መናገር ግን ፈላ ይስሑ አይበቃም፣ ወላ አይቻልም። ሊአነሁ ምክንያቱም አጠቃላይ መሀይምነት ቢድዕሰት ነብዩ ሰለላሁ ዐለይሂ ወሰለም በነብዩ ተልኮ ዛለት ልጃሂልየቱን አማ አጠቃላይ የነበረችው መሀይምነት ጠፍታለችና ዛለት ተወግዳለችና ግልጽ ነው ይሄ ጃሂልየተን አማና ጃሂልየተን ኻሳ ብትጠይቁ ትመልሳላችሁ እ እሺ ጃሂልየተን ኻሳ الذي في الطرف الليل جاهلية خاصة وما هي جاهلية الخاصة يا أخي جاهلية الكرة جاهلية الكرة الفسق فسق عندي الفسق فسق مالت لغة የዲክሽነሪ ቃሉ የቋንቋ ትርጉሙ አልኹሩጁ መውጣት ማለት ነው። ፈሰቀ ሙሐመድን ብለህ ብትወጣ ሙሐመድ ወጣ ማለት ነው። ቢማዕና ኸረጀ ማለት ነው። ሸርዓን ስትመጣ ግን አይባልም። አልፍስቅ ፍስቅ ማለት لغة በቋንቋ በ dictionary ቃል እንደው በአገባብ ብትጠቀመው الخروج መውጣት ማለት ነው። ዝም ብሎ መውጣት ነው። فسق فلان عن كذا ትላለህ አንል በይት ፈሰቀ ፉላኑን አንል በይት እከሌ ከቤት ወጣ بمعنى خرج ማለት ነው። أي خرج ብለ ሄኒን خرج ብለህ ትተረጉመዋለህ። ተረጉም በሌላ አረብያ አልፍስቁ ሉገተን የልኹሩጁ መውጣት ማለት ነው። ወልሙራዱ ቢሂ ሸርዓን በሸሪዓ ላይ ግን የተፈለገበት ትርጉም አለ። የዲክሽነሪ ትርጉም ሳይሆን የራሱ ሆነ መውጣት የሚለውን አይለቅም፣ ስርወ ትርጉሙን አይለቅም። ግን የሚይዘው ነገር አለ። አልኹሩጁ መውጣት ነው ከቤት አይደለም። አንጧአቲላ ከአላህ ትእዛዝ ማፈንገጥ ማለት ነው። ፊስቅ ማለት አልፊስቁ የሸሪዓ ትርጉሙ ሐዲስ ቁርአን ውስጥ ያለው ትርጉም አልኹሩጁ መውጣት ነው፣ ማፈንገጥ አንጧአቲላ ከአላህ ትእዛዝ መውጣት ማለት ነው። ፊስቅ ማለት ፊስቅ ማለት የዲክሽነሪ ቃሉ መውጣት ማለት ነው። የሸሪዓ ቃሉ የሸሪዓ ትርጉሙ ደግሞ አልኹሩጁ አን ጣዓቲላህ ማለት ነው። ወሆ ፊስቅ የሽመሉል ኹሩጅ አልኩልየ ወልጁዝእየ ፊስቅ ማለት የሽመሉ ያካትታል፣ አቅፎ ይዟል ማለት ነው። ምን ምንን ያካትታል? አልኹሩጅ አልኩልይ ሙሉ በሙሉ ከእስላም መውጣትንም ሆነ ወል ኹሩጅ ክፍላዊ መውጣትን ሁለቱንም ያካትታል። መጀመሪያ ያዙትና ኋላ እንዘረዝረዋለን። ፊስቅ ማለት ከጧዓ መውጣት ብለናል አይደል? የሸሪዓ ትርጉሙ ሁሩጀል ኩልይንም ይይዛል፣ ሁሩጀል ጁዝእይንም ይይዛል። ሁሩጀል ኩልይ ማለት ካፊር መሆን ሙሉ በሙሉ ከእስላም መውጣትን ያስይዛል። ሁሩጀል ጁዝእይ ክፍላዊ ማፈንገጥ ማለት ደግሞ አንድ ሙእሚን ይሰግዳል፣ አጅነቢይ ይጨብጣል። ይህ ማለት ነው። ሁሩጀል ጁዝእይ ይባላል። ክፍላዊ ከእስላም ሙሉ በሙሉ ስላልወጣ ማለት ነው። ፊስቅ ያለው አንድ ሰው ሶላት ይሰግዳል፣ ሲወጣ ሴት የሚጨብጥ ከሆነ ምን ትለዋለህ? ፋሲቅ ነው ይባላል። هذا الرجل ፋሲቅ ትላለህ። ፋሲቅ ነው ይሄ ሰው ፋሲቅ እዚህ ላይ ያለው ፋሲቅና አንድ ካፊር አንድ ካፊር ፋሲቅ ይባላል። አንድ ሙእሚን ፋሲቅ ይባላል። ሁለቱ ላይ ያለው ፋሲቅ ፋሲቅ የሚለው ጽሁፍ ይለያያል። ፋሲቅ ለካፊር ሲሰጥ ምን ብለን የምንሰጠው ምን ተረጉመው ሙሉ በሙሉ የወጣ ማለት ነው። ለአንድ ሙእሚን ለአንድ ሙስሊም ደግሞ ፋሲቅ ሲባል እ እ በከፊል ያከነጀጠ ማለት ነው። ሙሉ በሙሉ አልወጣም። ስለዚህ ያንን ያካትታል እያላችሁ ነው። ወሆ ማለት የሽመሉ ያካትታል አልኹሩጀል ኩሊ ሙሉ በሙሉ መውጣት ለምሳሌ ፈዩቃሉ ሊልካፊር ለካፊሩ ምን ይባላል? فاسق ይባላል። ወልኹሩጀል ጁዝዒ የሽመሉ አልኹሩጀል ኩሊ ወልኹሩጀል ጁዝዒ ነው የምታያይዙት። يشمل ያለው ዝም ይከተላል verb ኡ ከነ subject ኡ ማለት ነው። يشمل ያካትታል فسق ያለው ይይዛል ምን አልኹሩጀል ጁዝዒ ትሉታላችሁ። በከፊል መውጣትንም ያስዳል። ለምሳሌ ከይቃሉ ሊልሙእሚን ለአማኝ ትለዋለህ። አልሙርተኪብ ሊልከቢራ ትልቅ ወንጀል የሚሰራን ሰው ሚንከባኤር ዝኑብ ከትልልቅ ወንጀሎች ተርታ የሚመደብን ወንጀል የሚሰራ فاسق ይባላል። ካፊሩም فاسق ይባላል። المؤمن ሙእሚኑም አልሙተኪብ ፈጻሚ አድራጊ لكبيرة ትልቅ ወንጀል ሚንከባኤር ዝኑብ ከትልልቅ ወንጀሎች ውስጥ አንድም ትልቅ ወንጀል የሚሰራን ሰው مرتكب ማለት ምንድን ነው? مرتكب ማለት ምንድን ነው? ፈጻሚ ማለት ነው። لكبيرة ትልቅ ወንጀል ሚንከባኤር ዝኑብ ከትልልቅ ወንጀሎች ውስጥ ትልቅ ወንጀልን የሚሰራ ሰው ምን ይባላል? ሙእሚን እኮ ነው። ሙእሚኑን ፋሲቅ ይባላል። ካፊሩን ምን ይባላል? ፋሲቅ ይባላል። ሙእሚኑን ምን ይባላል? ፋሲቅ ይባላል። የሁለቱ ፍስቅና ግን ተመሳሳይ ነው አይደለም። በካፊሩ ላይ ያለችው ፋሲቅ የሚለው ትርጉምና ሙእሚን ላይ ያለው ፋሲቅ የሚለው ትርጉም ይለያያል። እዛንኛው ላይ ምን አይነት ኹሩጅ ነው? በካፊሩ ላይ ያለው ኹሩጀን ኩልይ ሲሆን ሙእሚኑ ላይ ያለው ደግሞ ኹሩጀን ጅዝዕይ ነው የሚባለው ክፍላዊ ማለት ነው። ግማሽ ነው ያፈነገጠው ፈልሲስቁ ፊስቃን አመጽ በሁለት ይከፈላል። ፈልሲስቁ አመጽ ወይንም ከቁጥጥር መውጣት ከጧዓ መውጣት ፊስቃን ሁለት አይነት ፊስቅ አለ። ራሱን የሚደግምላችሁ ፊስቁን አንዱ አመጽ የንቁሉ አንል ሚላ ከጎዳና ሙሉ በሙሉ የሚያስወጣው ነው። ወል ኩፍሩ ኩፍር ነው። ወል ኩፍሩ ኩፍር ነው። ፊስቅ በሁለት ይከፈላል። فسق አንዱ فسق ينقل عن الملة يخرج عن الملة እንደማለት ነው። ينقل ينقل ማለት ከቦታ ቦታ መንቀሳቀስ መቀያየር ማለት ነው። ينقل ያስወግደዋል፣ ያስወጣዋል عن الملة ከጎዳና ሙሉ በሙሉ ያስወጣል። وهو ይህ فسق ይህ ከመንገድ የሚያስወጣው فسق الكفر ክህደት ነው። ፈዩሰመል ካፊሩ ለምሳሌ ካፊሩ ምን ይባላል? ይሰየማል። فيسمى ይጠራል። الكافر ካፊር እንደ ተብሎ ይጠራል። ምን فاسقا فاسق ተብሎ ይጠራል። ይህ ከጎዳና የሚያስወጣው فسق ነው አይደል? እሱ ላይ ያለው فقد ذكر الله إبليس አላህ ኢብሊስን እንዲህ ብሎ ጠቅሶታል። እንዲህ ይላል አላህ ففسق عن أمر ربه ከጌታው ትእዛዝ አፈነገጠ ይላል አላህ ከጌታው ትእዛዝ አፈነገጠ የኢብሊስ ማፈንገጥ جزئي ነው كلي ነው አ كلي ነው ለአንሁ ካፍር ካፍር ነውና ሸይጣን ففسق አፈነገጠ عن أمر ربه ከጌታው ትእዛዝ አፈነገጠ ይላል አላህ فسق ያለው እዚህ ቦታ ላይ ለኩፍር ነው የምትተረጉሙት ለምን ለአን ሸይጣን كان ሚነል الكافرين አባ ወስተክበረ ወካነ ሚነል ካፊሪን ስለሆነ ማለት ነው። ፈፈሰቀ ያለው የግድ ለምንድን ነው የሚሰጠው? እዚህ ቦታ ላይ ለኩፍር ነው። ይخرج عن المله فقد ذكر الله الله ዘርዝሯል። ኢብሊስ ስለ ኢብሊስ ተናግሯል። ፈቃል ፈፈሰቀ አመፀ፣ አፈነገጠ አን አምሪ ረቢ ከጌታው ትእዛዝ ይላል አላህ። ወካነ ዛሊከ ልፍስቅ ይህ አመፁና ይህ እምቢታው ነበር። ምንሁ ከሸይጣን ይህ እምቢታው ኩፍረን ክህደት ነው ክህደት ነው። ወካነ ዛሊክ ይህ እምቢታው ذلك الفسق ይህም ቢተኝነቱ ይህ አመፁ ምንሁ ይህ ከሸይጣን የተገኘው አመፅ ኩፍረን ክህደት ነው ክህደት ነው وقال الله تعالى الله እንዲህ ይላል وأما الذين فسقوا እነዛ ያመፁት እነዛ ያፈነገጡትማ ፈመእዋሁም መኖሪያቸው አናሩ እሳት ነው አለ እዚህ ቦታ ላይ አሁን وأما الذين فسقوا فسقوا ያለው በኩፍር ነው በምንድን ነው የምንተረጉመው በኩፍር ለምን ከማዋሁምና እሺ ከማዋሁና አንድ ትንሽ ትጠቁመናለች ነገሩ የሙእሚን ፋሲቅም እኮ ጀሃነም ሊገባ ይችላል ግን መእዋ ያለው ዝንተ ዓለም መኖሪያው ከሆነ አአ የዛን ጊዜ ፈሰቁ ማለት ቢማዕና ከፈሩ ማለት ነው ወአመ الذين እነዛ ፈሰቁ አይ ظለሙ አው ከፈሩ አው አሽረኩ ቢላህ خرጁ عن الاسلام كليا ማለት ነው እነዛ ከኢስላም ሙሉ በሙሉ የወጡት ኧረ ፈሰቁ በሁለት ነው ትርጉሙ ምን ሁሩጅ አልጁዝኢና ኩልይ ሊሆን ይችላል። እዚህ በኩልይ ነው የምንተረጉመው። ለምን ይሄ ወደፊት ይመጣላችኋል። ዩሪዱ ልኩፋር አላህ ወአመ ለዚነ ፈሰቁ ፈመእዋሁም ናር መኖሪያቸው እሳት ነው ማለቱ ዩሪዱ ልኩፋር ከሃዲያኖች ማለቱ ነው። ፈሰቁ ማለት እዚህ ቦታ ላይ በክህደት ያፈነገጡ ማለት ነው እንጂ ሁሩጀል ጁዝእይ አይደለም። እዚህ ቦታ ላይ የተፈለገው ሁሩጀል ኩልይ ነው። ከየት አገኘ ነው? ይኸው ከአያው ደለ ይህን ይጠቁመናል ኩፋሮች ለመሆኑ አላ በዚህ ላይ ቀውልሁ ተከትሎ ቀጥሎት የሚመጣው አያ ምን ይላል? ቀጥሎ የሚመጣው ኩለማ አራዱ ይኸው አያውን እንድታያይቻላችሁ ወአመ ለዚነ እነዚያ ፈሰቁ ያፈነገጡት ከኢስላም ያፈነገጡት ፈመዋሁም ናር መኖሪያቸው እሳት ነው፣ እሳት ውስጥ ይገባሉ አለ። ይህ ፈሰቁ ያለው ሁለት ትርጉም ሊኖረው ይችላል። ምን ሙእሚንም ፋሲቅ ሊሆን ይችላል፣ ካፊርም ፋሲቅ ሊሆን ይችላል። ግን ካፊር ለመሆኑ ዩሪዱል ኩፋር አላህ ኩፋሮችን አስቦ ነው። በምን ተገኘ ከተባለ ደለ አላ ዳሊክ በዚህ ላይ ይጠቁመናል። ቀውሉሁ ቀጥሎ የሚመጣው አያ ምን ይላል? ቀጥሎ የሚመጣው ኩለማ አራዱ በፈለጉ ቁጥር ኩለማ አራዱ በፈለጉ ቁጥር እነዚህ ፈሰቁ ፈመእዋሁም ናር የተባሉ እሳት ከገቡ በኋላ ኩለማ አራዱ ባሰቡ በፈለጉ ቁጥር አየኽሩጁ ሊወጡ በፈለጉ ቁጥር ሚንሃ ከዚች እሳት ኡዒዱ ወደዛው ይመለሳሉ ፊሃ እዛው እሳት ውስጥ መልሰን እንዘፍቃቸዋለን እያለ ነው አላህ ይመጣሉ ይሄ ፍላቱ ያመጣቸዋል ከታች በዚህኛው ይገቡና መልሰው በዚህ ይወጣሉ። እንደ ንፎ እህል ማለት ነው ያመጣቸዋል። ፍላቱ ከላይ ያመጣቸውና ሊወጡ ሲሉ መልሶ ያስገባቸዋል። በዚህ ኩለማ አራዱ ባሰቡ ፈለቁት አደም አላህ ረቢያለሁ ኩለማ አራዱ ባሰቡ ቁጥር አየኽሩጁ መውጣት ባሰቡ ቁጥር ሚንሃ ከጀሃነም ኡዒዱ ፊሃ ወደዛው ይመለሳሉ። وقيل لهم እንዲህ ይባላቸዋል ذوقوا ቅመሱት عذاب النار የእሳትን ቅጣት ቅመሱ ይባላሉ። الذي ይቺ የእሳት ቅጣት كنتم به የነበራችሁበትን تكذبون ስታስተባብሉ የነበረውን ካፊርነትን አይጠቁመንም ይሄ አለዚ ኩንቱም ቢህ ትከዝቡን ጀሃነምን ያስተባበለ ምንድን ነው የሚሆነው? ካፊር ነው። ጀሃነም ማስተባበል ካፊር ነው። አልጀነ ሐቅ ወናሩ ሐቅ የተውሂድ አንድ አካል ነው። ደግሞ ኩለማ አራዱ አየኽሩጁ منها ሊወጡ በፈለጉ ባሰቡ ቁጥር ውዒዱ فيها እዛው ይመለሳሉ። ወቂለ لهم እንዲህ ይባላቸዋል፣ ذوقوا ቅመሱ አዛበና የእሳትን ቅጣት ቅመሱ አለዚ ኩንቱም ቢሂ ያ የነበረ እሳት ትከድቡን ስታስተባብሉት የነበረው። ስለዚህ ካፊር መሆኑ ከዚህ ሳያቁል ይጥልልናል። አንደኛ መውጣት አይችሉም ማለት ነው። ኩለማ አራዱ አየኽሩጁ ኡዒዱ ፊሃ እዛው ይመለሳሉ። መውጣት የለም። የማይወጣው ደግሞ ማን ነው? ካፊር ነው። አለዚ ኩንቱም ቢሂ ቱከዲቡን ስታስተባብሉት የነበረው ያለው ራሱ ክፍረታቸውን ይገልጽልናል ጀሃነም ማስተባበል ያከፍራልና ተባልተናል አይደል ስለዚህ ፈአመ الذين ፈሰቁ ያለውን ምን ብላችሁ ነው የምትተረጉሙት ማለት ነው አያውን አልቁርአን ይፈስሩ አልቁርአን ቁርአን እኮ በቁርአን ይፈሰራል። ለዚህ ነው ፈሰቁ ያለው ብዙ አይነት ትርጉም አለ። የቱን ልተርጉመው ብለህ እንዳይዛባበት የአያው መደምደሚያ ራሱ መጨረሻው ማጠቃለያ ይህን ትርጉም ይሰጣል። አለዚ ኩንቱም ቢሂ ቱከዚቡን ያለው ራሱ ፈሰቁ ያለው ምን መሆኑን ይወስንልሃል። ከፈሩ መሆኑ ወአመ الذين እነዛ ፈሰቁ አይ ከፈሩ ትላለህ። እነዛ የካዱቱ ፈመእዋሁም ናር መኖሪያቸው እሳት ነው። ፈሰቁ ያለውን ለምን በኩፋር ተረጎምከው? ወደፊት የሚመጣው አያ ኩለማ አራዱ ባሰቡ በፈለጉ ቁጥር አየኽሩጁ ሊወጡ ሚንሃ ከእሳት ወዒዱ ፊሃ ወደዛው ይመለሳሉ ይመልሷቸዋል። ወቂለ ለሁም እንዲህ ይባላቸዋል ዙቁ ቅመሱ አዛበ ናር የእሳትን ቅጣት አለዚ ይህ እሳት ኩንቱም ቢሂ ቱከዚቡን ስታስተባብሉት የነበሩ ፈሰቁን መክፈሩን በምንድን ነው የተረዳው? ፈሰቁ ያለ ትርጉሙ ምንድን ነው? ወአመ الذين فسقوا እ بمعنى كفروا من أين وجدت هذا المعنى ከምን አገኘው ከምን ተረዳው ለምሳሌ ኩንቱም ቢሂ ቱከዚቡን ይሄ ያስረዳናል ለፈሰቁ ከፈሩ መሆኑ አስተባብለዋልና ያስተባበለ ደግሞ ይከፍራልና አንድ ሌላ እሺ እ ሊወጡ ሲፈልጉ ኡዒዱ ፊሃ መውጣት አይችልም ማለት ነው። ኩለማ ነው ደግሞ የተባለው መውጣት ምንም የለም ማለት ነው። ለምን ኩለማ አራዱ አይ ሙስሊምም እኮ የቅጣቱን ያክል ለመቀጣት አንድ ሺህ ዓመት ሲፈረድበት አንድ ሺህ ዓመት ኩለማ አራዳ እየኸውጀ ወይዳ ፊት ልንል ኩለማ ያለችው እጥላቅ ኩል ተዕሊል እያናል ኩለማ አራዱ በቃ እድሜ ልካቸውን ማለት ነው። መውጣት ባሰቡ ቁጥር ወደዛ ይመለሳሉ ከተባለ ካፊሮች ናቸው ማለት ነው። ስለዚህ ፈሰቁ ማለት ቢማዕና ከፈሩ ነው ማለት ነው። እዚህ ቦታ ላይ ተጓባ እሺ ወይሰመ አልዓሲ እስካሁን ፈሰቀ ለሸይጣን እነለዚነ ፈሰቁ ያለው እነዚህ ሁለቱ ለኩፍር እንደሚመጣ ፊስቅ ለኩፍር ይመጣል ማለት ነው። አልሙኽሪጅ አን ሚላ አየንቁሉ ሚነል ሚላ ከጎዳና የሚያስወጣ ፊስቅ አለ ማለት ነው። ፈሰቀ ማለት ቢማዕና ከፈረ ይተረጎማል ማለት ነው። ጠንቀቅ እንላለን። ቁርአን ስትተረጉሙ ደግሞ ቁርአን ተፍሲር ላይ ይበልጥ ይገባችኋል ኢንሻአላህ ኢንሻአላህ ተፍሲሩን አቀሩ ተፍሲሩን መቀራት አለበት። ባዶ እጃችን ወይ ሰመል አንድ ወንጀለኛ ይባላል። ስለዚህ ትንሽ መንደርደሪያ ይዛችሁ ከወጣችሁ ግቢ ውስጥ ኋላ ቁርአን ተፍሲር ትቀረዋለህ። በጣም ስግብግብ ነው የምትሆነው ዒልም ላይ ኢንሻአላህ ፕሮግራም እንዲሆነ ትጓዝ ኋላ ከወጣ በኋላ አሁን ግን ምን መያዝ አለብህ? ትንሽ ጣዕሟን እየነካካን ስንወጣ ጥሩ ሰዎች እንሆናለን ኋላ ላይ። ዛሬ ሙፍቲ ሆኖ ለመውጣት አይደለም፣ አብሽር። ግን የሆነ የሆነ ጣዕሙ ኖሃው ኖሮ ስትወጣ ትጸጣ መጥራት አለብኝ የሚለው ላይ ቆራጥ ነው የምትሆን። ለዛ ነው ወይሰመል ዓሲ አንድ ወንጀለኛም ይሰየማል። ሚነል ሙስሊሚን ከሙስሊሞች ፋሲቀን ፋሲቅ ይባላል። አ ሙስሊም ፋሲቅ ይባላል። አዎ ፋሲቀን ፋሲቅ ተብሎ ይሰየማል። ወለም ይخرجሁ ግን አያወጣው ፍጹ ይህ አመጡ እስላም ከኢስላም አያስወጣው አያስወጣውም አዎ ቃለ ተዓላ ለዚህ መረጃ ደግሞ ቃለ ተዓላ አላህ እንዲህ ይላል ወለዚነ እነዛ የርሙነ የሚሳደቡ አልሙህሰናት ጥብቅና ጥዩት ሴቶችን ጥብቅ ሴቶችን ምንም አጅነብይ የማያውቁ ዝሙት የሚባል የማያውቁ እነዛን ሴቶች መሳደብ አደጋ ውስጥ ነው የሚከተው ወንድ ጋር ወይ ስትልከሰከስ አላየ ወይ ስትሄድ አላየ ዝም ብሎ አንድ ሰው በዝሙት አንድ ሴት መሳደብ አዳ ሌላ ጥያቄ ምልክት ውስጥ ነው የሚያስገባው። ወለዚነ እነዚያ ይላል አላህ የርሙነ የሚሳደቡ ትንኮሳ የሚያደርጉ አልሙህሰናት ጥብቅ ጥዩቅ ሴቶችን ثم لم يتوبوا ተውበት ካላደ ثم لم يتوبوا ካላመጡ ተሳዳቢዎች ዝሙተኛ ናት እሷ ዝሙት ሰርታለች ብሎ ተናግረው ثم لم يتوبوا ካላመጡ የአርባአቲ ሹሃዳ አራት ምስክር ካላመጡ አራት ምስክር ካላመጡ ፈጅልዱሁም ራሳቸውን ግረፏቸው ሰማንያ ጀልዳ ሰማንያ ግርፋት ግረፏቸው ተብሏል። እነማን ናቸው የሚገረፉት? እ ዝሙት የሰራች የተሳደበው ሰውዬ ምን ማምጣት አለበት? ከተሳደበ አራት ምስክር፣ አራቱ ምስክሮች ደግሞ መርፌና ክር ሆኖ ማየት የግድ ነው። ወላሂ ምክንያቱም በሰው ህይወት ላይ ነው የምንወስነው። ትዳር እያላት ከሆነ ዜና የሰራችው ትገደላለች፣ በቀጥታ ቢረጅም ትገደላለች። ስለዚህ በዚህ ሴት ሞት ላይ እየፈረድን ነው። በዜና በዜና ምላስን ቆጠብ ቆጠብ። አንድ ሰው ከተናገረ አራት ምስክር ማምጣት አለበት። አራቱ ምስክሮች ራሱ አይ ስትገባ ቡና ቤት ስትገባ አይተናል፣ እንትና ቱሪስት ስትሄድ አይተናል። ይሄ ምስክር አይሆንም። ቱሪስት ብትሄድ ዜና ትሰራለች ብለህ አንድን ሴት አይደረግም። ቱሪስት ላይ ከሄዱ ሊደረግ ይችላል። አዎ ነው ውስጣችን እያወቀ እየተቃጠለ ዝም እንጂ አከሌ ፋጡማ ዚና አሰራይቻለሁ አይደለም፣ ግን አደጋ ቦታ ላይ ይቻታለሁ ትላለህ። ዳዕዋ ልታደርግባት ትችላለህ። ቅጥቅጥ አድርገህ ለምን እዛ ትልከሰከሳላችሁ ብለህ ማለት ትችላለህ። ግን ዚና ሰርታለች ማለት አንድን ሴት መዘዝ አደጋ ውስጥ ይከታል። ተግባባን አይደል? እዛፉም ስር ትቁም። እሴቱም ላይ አብራ ተቀምጣ ያ ዚና ትሰራለች አይባልም። አደጋ ስለሆነ ግን እየተልከሰከሰች ነው። ሊያንቀጠቅጥህም ይገባል፣ ልትቆጣም ይገባል። ይሄ ክልክል ነው ብለህ ልትናገርም ይገባል። ዚና ፈርታለች ማለት ግን አደገኛ ነገር ነው። ሰውየው ሚስቱን ሲከስ ምን እንዳለ ታውቃላችሁ? በነብዩ ዘመን አንድ ሰው አላቸው አንድ ሰው እቤቱ የሆነ ነገር ሚስቱን የሆነ ነገር ስትሰራ ቢያያት አላቸው። ዝም አሉ። አሁንም መጣና ጠየቀ። ዝም አሉ። መጨረሻ ላይ ኧረ ይህን ነገር ተፈትኜበታለሁ አለችው። ሚስቱን አይተዋት ነው ከሰው ጋር አይቷታል፣ አይቷታል። ዝሙት ስትሰራ አየ። ቢናገር አራት ምስክር አምጣል ይባል ነው። ከየት ያመጣል? እሱን አየ። ዝም ቢል ውስጡ ተቃጠለ። ምን ያድርግ? በቃ ይህን ተፈትኜበታለሁ ያ ረሱላህ፣ ምን ላድርግ አለ። ሙላዓና ተረጋገሙ አሏቸው። አራት ምስክር አይመጣም አልገባችም። ተውት ወለዚነ እነዛ የርሙነ የሚሳደቡ አልሙህሰናት ጥብቅ ሴቶችን ግን ሙህሰናት ብሎ ቀይዶታል። ፋሲቅ ሴቶችን የሚሳደብና ሙህሰናትን የሚሳደብ ይለያያል። ለአደቡ ከነሱ ላይ መቆጠብ አለብን እንጂ ልክስክሶች ከተልከሰከሱ መልከስከሳቸው አይቀርም አይደል እንዴ? አዎ ቱሪስት ከሄደች ምን ልትሰራ ነው? ምን ልትሰራ ነው ሄደች? ያውቃል እኮ ውስጣችን። ግን ሙሶናትን እንደ መሳደብ አይሆንም። ሙሶናት ሴቶችን እንደ መሳደብ አይሆንም። እዛ እየሄደች የምትልከሰከስ ከሆነ ከአጅ ነው የሚወጣው። لماذا تفعل هذا አልገባችሁ? ሙህሰናት ብሎ ነው አላህ የገለጸው። ሙህሰናት ማለት ምንድን ነው? ጥብቅ እዩ። ሰላም ኑሯቸው የሚሄዱ ሴቶች አሉ። ከወንድ ጋር ትንሽ ለመናገር የሚያፍሩ ስንት ሴቶች አሉ። አልሐምዱሊላህ አሉ ይዘን ሰሃቢያ የሚመስሉ ሴቶች አሉ። ወለዚነ እነዚያ የርሙነ የሚሳደቡ ወንዶች አልሙህሰናት ጥዩፍ ሴቶችን ثم لم يأتوا ካላመጡ ቢአርባዓት ሸዋድ አራት ምስክር ማየታቸውን ካላመጡ ፈጅሊዱሁም ራሳቸውን ግረፏቸው ሰማንያ ጀልደተን ሰማንያ ግርፋት ግረፏቸው ወላ ተቅበሉ ለሁም ለነዚህ ሰዎች እንዳትቀበሉ ሸሃደተን አበዳ ዝንተ ዓለም ከነሱ ላይ ምስክርነትን አትቀበሉ ወኡላኢከ እነዚህ ሰዎች እነዚህ ተሳዳቢ ሰዎች ሁሙል ፋሲቁን አመፀኞች ናቸው ይላል አላህ አመፀኞች ናቸው እዚህ ላይ ፋሲቁን ብሎ ገለጻቸው ሰውን መሳደብ ከእስላም ያስወጣል እንዴ አያስወጣም። የርሙን አልሙሕሰናት ብሎ ፈኡላኢከ ሁሙል ፋሲቁን አለ። እዚህ ላይ ያለችው ፋሲቅ ቢማዕነል ካፊሩን ብለህ እንዳትተረጉመው ለማለት ነው። ሙእሚን ፋሲቅ ይባላል። ይኸው ተሳዳቢ እየሰገደ እየጾመ አንድን ሴት እንትን ዝሙተኛ ስላለ ምን ተባለ? ፋሲቅ ተባለ። ፈኡላኢከ ሁሙል ፋሲቁን ምን ብለህ ተረጉመዋለህ? ምን ብለህ ነው የምትተረጉመው? እ ፈኡላኢከ ሁሙል ፋሲቁን አመፀኞች ናቸው። ከእስላም የሚያስወጣ አመፅ አይደለም። ተጓልተናል አይደል? ይህ ግልጽ ነው። ወቃለ ተዓላ ሌላም ቦታ ላይ ሙእሚን የሆነ ጥፋት ቢፈጽም ፊስቅ ቢፈጽም እንደማይከፍር የሚገልጽ ሌላም አለ። ምን አላህ እንዲህ ይላል፣ ፈመን ፈረደ የደነገገ ኢህራም ያደረገ ፊህነ አልሐጅ በእነዚህ ወራት ውስጥ ሐጅን በራሱ ላይ የደነገገ ኢህራም ያደረገ ማለት ነው። ዙልቀዒዳ ዙልሕጃ ፈመን ፈመን ፈረደ በራሱ ላይ ፈመን አውጀበ የደነገገ ኢህራም ያደረገ ፊህነ አልሐጀ በእነዚህ አልሐጁ አሽሁሩ ማዕሉማቱን ብሎ ነው ከላይ የሚመጣው። አልሐጁ አሽሁሩ ማዕሉማት የተወሰኑ የሆኑ የታወቁ ጊዜያቶች አሉ። ሸዋል፣ ዙልቀዒዳ እነዚህ አሉ። በእነዚህ ወራት ውስጥ ፈመን ፈረደ በራሱ ላይ የደነገገ ኢህራም ያደረገ ይህነ በእነዚህ ወራቶች አልሐጀ ሐጅን በራሱ ላይ የደነገገ ፈላረፈተ ፈላረፈተ ትንሽ ቀጥቃሽ ወሲብ ቀጥቃሽን ንግግር መናገር የለበትም። ፈላረፈሰ ማለት ነው። ፈላረፈሰ ማለት የረከሰ ንግግር አይፈቀድም፣ ርካሽ ንግግር። ምክንያቱም ሀታ ከሚስቱ እንኳን እንድትቆጠብ ታዟል። ወሲብ ቀስቃሽና ስሜትን ቀስቃሽ ነገር ማውራት የለበትም። ከሚስቱም ጋር ከማንም ጋር ይሁን ጥሩ አይደለም። ፈላረፈተ ረፈት መናገር ቆሻሻ ንግግር አይፈቀድም። ፈላረፈተ ረፈትም አይፈቀድም። ወላ ፉሱቀ አመፅም አይፈቀድም። ፉሱቅ ማለት ብዙ ቦታ ላይ ቢማዕነል ኩፍር ነው። ኩፍር አይፈቀድም። ዛማ መጀመሪያ ሐጃጅ አይደለም። ኩፍር ከሆነ ወላ ፉሱቅ ማለት ፉሱቅም አይፈቀድም። ኩፍር መጀመሪያ ሐጅ ውስጥ አይደለም። ሰውየው ኩፍር ውስጥ ከገባ ሐጅ ይበላሻል። ሶላት ውስጥ ወደ ኩፍር ከገባ ሶላት ይበላሻል። ውዱ አድርግ ካደረገ በኋላ ኩፍር ውስጥ ከገባ ውዱ ተበላሽቷል። ስለዚህ ወላ ፉሱቅ ማለት አይ ለማዕስየተ ወንጀል አይፈቀድለትም። ወላ ጂዳለ ክርክርም አይፈቀድም። ስለ ሐጅ በሐጅ ስነ ስርዓት ውስጥ ክርክርም አይፈቀድም። ወላ ጀዳለ ክርክር፣ ጭቅጭቅም ነው አይደለም፣ ከዳይዱት ሀይዱት ላ ላ ቀውጥ አይደረግም። መስአላ ላይ ቢልአህሰን ልትነጋገር ትችላለህ ስለ መስአላው ዙሪያ ግን ጅዳል አይፈቀድም። ወላ ጅዳለ ሐጅ وقال العلماء ዑለማዎች እንዲህ ይላሉ في تفسير الفسوق هنا እዚህ ቦታ ላይ ፉሱቅ ማለት አሉ አሳለፍ ነው አያውት ሆል መዓሲ ወንጀል ማለት ነው ብለው ፈሰሩታል። ስለዚህ ፈመን ፈረዷ በራሱ ላይ የደነገገ ፊህነ በእነዚህ ወራት አልሐጀ ሐጅን ኢህራም ያደረገ ሰው ፈላረፈተ ለሌላው ይፈቀዳል ማለት አይደለም። ለሌላው ረፈት ይፈቀዳል ማለት አይደለም። ሐጅ ውስጥ ደግሞ በጣም ሞር የተከለከለ ነው። ፈላረፈተ ቆሻሻ የጾታ የተቃራኒ ጾታ ወሬ አይፈቀድም። ወላ ፉሱቅ አመጽ፣ መዕሲያ መስተዳደብ ሊሆን ይችላል፣ ሰው ማናት ሊሆን ይችላል። እነዚህ አይፈቀዱም። ወላ ጅዳለ ክርክርም አይፈቀድም። ስለ ሐጅ በሐጅ ላይ وقال العلماء في تفسير الفسوق هنا هو المعاصي ወንጀል ብለው ፈስረውታል። አበላል ነገ እንጀምራለን። ሰላም አለይኩም ወራህመቱላሂ ወበረካቱ